من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض በዚህ ሀዲሳ የተነሳ በቃቢልና በሀቢል ሀዲሳ የተነሳ ወንድምዮ በዙልም ወንድምየውን ሀቢልን በመግደሉ የተነሳ መጥቶ መጥቶ መጥቶ በኒ እስራኤሎችን በደረሰ ጊዜ ህግና ደንብ ደነገግን አለ ጌታ አላህ ረብል ዓለሚን። በበኒ እስራኤሎች ላይ አለ ምን አይነት ህግ በነገራችን ላይ ሰሞኑን የነቢዩላህ ሙሳን እና የበኒ እስራኤሎችን ታሪክ እየቀራን ነበረ። በኑ እስራኤል ሲባል ነቢዩላህ ሙሳና የነቢዩላህ ሙሳ ተከታዮች ብቻ የተገደበ አይደለም። አንቢያዎች ሁሉ ከኢብራሂም ቀጥሎ ያሉት ሁሉ አትባዎቻቸው በኒ እስራኤሎች ናቸው፣ ተከታዮቻቸው። ስለነዚህ ኢብራሂም በለው እስማኤል፣ እስሐቅ፣ ዩሱፍ እያለ እያለ ሙሳ እነዚህ ሁሉ በኒ እስራኤልን ነበር ይመሩ የነበረው በነቢይነት። በነቢዮቻቸው አማካይነት ህግና ደንብ አወጣን። በዚህ ምክንያት የተነሳ ለህዝባቸው ለበኒ እስራኤሎች እንዲያስተምሩ ምን አነው መንቀተለ ነፍሰን ቢገይር ነፍስ ያለምንም ወንጀል ብድግ ብሎ ነፍስን የገደለ ህይወትን ያጠፋ አው ፈሳድን ፊል አርድ ወይ ደግሞ ቁጣ ጠሪቅም ይሁን ሙርተድም ይሁን ዘግናኝ ወንጀልን በዚህ መልኩ ለግድያን የሚፈጽም ፈከአነማ ቀተለ ናሰ ጀሚዓ አንድ ሰው ገድሏል። ያለምንም ወንጀል ያለምንም ምክንያት ዱንያ ላይ ምድር ላይ ያለውን ህዝብ ሁሉ እንደገደለ ይቆጠራል የሚል ህግ ድንጋጌ ለበኒ እስራኤሎች ግድና ፈርድ ደረግን አለ ጌታ አላህ ረበል ወመን አህያሃ ፈከአነማ አህያ ናሰ ጀሚዓ። ያልገደለ ህይወት አድኗል፣ ህይወት አትርፏል። ሙሉ ዱንያ ላይ ምድር ላይ ያለውን ህዝብ ህይወት ሁሉ እንዳተረፈ ይቆጠርለታል። ወለቀድ ጃአትሁም ሩሱሉና ቢልበይናት ይህንን ህግና ደንብ ለበኒ እስራኤሎች የሚያስተምሩ የሚመክሩ የሚገልጹ የሚገጽጿቸውን ሩሱሎች እንደየትውልዱ እንደየአስፈላጊነቱ መተውላቸዋል ልከንላቸዋል ይላል አላህ ጌታ ረበል ዓለሚን ግን ይህ ተግሳጽ ሆኖላቸው ሊመከሩ ይቅርና ثم إن كثيرا منهم بعد ذلك في الأرض ለሙስሪፉን ይህ ሁሉ ተነግሯቸው ይህ ሁሉ ወንጀል አንድ ህይወትን ማጥፋት ዱንያ ላይ ያለውን ህዝብ ሁሉ መግደልና ማጥፋት መሆኑ በረሱሎቻቸው አማካኝነት እየተገለጸ እየተነገራቸው ከግድያውና ከእንደዚህ አይነቱ ወንጀል ግን ሊወገዱ አልቻሉም ይላል አላሁ ስብሓነ ወተዓላ። ኢነማ ጀዛኡ ለዚነ ዩሃሪቡን አላህ ወረሱላ። አሁን ደግሞ ወደ እኛ ነቢዩና ወደ ሰሃባዎች ዘመን መለስ አለ። አጃኢብ የሆነ ታሪክ ደግሞ በአጭሩ ይገጥመናል። አሁን አንድ ሰዎች ኡክልና ኡረይና የሚባሉ ጎሳቸው ከኡክልና ከኡረይና ተብሎ ከሚጠራ ጎሳ ወደ መዲና መጡ። ነቢዩ ጋር ይመጡና ያለንበትን ሂደትና ማዕበል እንዳትረሱት። ከሀቢልና ከቃቢል ታሪክ ወጥተናል። ታሪኩ ተፈጸመ? በምን መልኩ እንዴት ሆነ? ሂደቱ እንዴት ነበር? አበቃ። ኢነማ ጀዛኡ ለዚነ ዩሃሪቡነ አላህ ወረሱለህ ወደ ነቢዩና ወደ መዲና መጣን። አሁን አንድ ጀማዎች አንድ የተወሰኑ ቡድን ጎሳቸው ኡረይና ወይም ኡክል ተብሎ ከሚጠራ ቀዲሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም ሊየቅበሉ ልእስላማ ይሄ ቡድን መጡና ነቢዩ ጋር ሻሃዳ እንይዛለን አሉ። ዲነ ኢስላም አምሮናል አሉ። ተልኳቸው ግን ሌላ ነው። ሰልሞ ሙናፊቅ ከሆኑ በኋላ የሚሰሩትን ለመስራት ነው። የሙናፊቅ ስልት ይሄው ነው። ከውስጣቸው ኢማንን ወደው እስልምናን ወደው አፍቅረው ሻሃዳ ሊይዙና ሊሰልሙ አይደለም የመጡት። ነቢዩ ሸሃዳ ሳያዟቸው አሰለሟቸው። ከትንሽ ሰዓት በኋላ ፈጅተውል መዲና የመዲና አየር አልተስማማቸው፣ ቆሳሰለ ሰውነታቸው እንደ አላርጂክ አይነት ቆዳቸው ተነፋፋ። ፈበአሰሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ኢብሊስ ሰደቃ እንዲህ እናድርጋሉ ከመዲና ወጣ ትሉና የአላሁ ስብሓነ ወተዓላ ንብረት የሆኑ የዘካ ግመሎች፣ ከብቶች፣ እንስሳዎች አሉና እዛ ውሰዷቸው አሉ ነቢዩ አለይሂ ሰላቱ ወሰላም። ፈአመረሁም አን የሽረቡ ሚን አልባኒሃ ወአብዋሊሃ ወተቱንም ጠጡ፣ የግመሎችን ወተት የግመሎችን ሽንታቸውንም ጠጡ አሉ ነቢዩ አለይሂ ሰላቱ ሰላም። በተባለው መሰረት ሄዱ። ለግመሎቹ ለእንስሳዎቹ እረኛ አለ። ይሄ ታዘዘላቸውና የግመልን ወተት የግመልን ሽንቶች መጠጣት ጀመሩ። ከተወሰኑ ቀናቶች በኋላ ፈለማ ሰሁ ከዳኑ በኋላ የግመል ወተቱን አይጠጡት። ደረታቸው መወጠር ከጀመረ በኋላ ገልበጥ ካለላቸው በኋላ ጥሩ አቅምና ጉልበት ካገኙ በኋላ ቀተሉ ራእያን ነቢይ ሰለላሁ ዐለይሂ ወሰለም የነቢዩን እረኛ ይዘው በነገራችን ላይ ቁጥራቸው ስምንት ናቸው ሰዎቹ። እረኛው ብቻውን ነው። ይዘው ጠምዝዘው ገደሉት። እረኛው በግድያም አልቆሙም። በጣም የሚገርማችሁ ነገር እጁን ቆረጡ፣ እግር እግሮቹንም ቆረጡ፣ ሆዱን ቀደዱ፣ ተረተሩ። ምስማር በእሳት አጋሉና በጣም ቀይ ከሆነ በኋላ አይኑን ተኮሱበት። ሬሳው ላይ ነው የሚጫወቱት። እንደዚህ እንደዚህ ካደረጉ በኋላ ግመሎችን ሁሉ ማርከው ጉዞ ጀመሩ። ፈአርሰላ ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊ አሳሪህም አሉ። የነቢዩ አለይሂ ሰላቱ ወሰላም ስንት መላይካዎች እነ ጅብሪል ያሰለጠኗቸው ሰራዊት አሉ። ምን ችግር አለ? እንደነ ዙበይር ብኑል አዋም ከራሳቸው ከተቀመጡበት ፈረስ እንደ አሞራ በረው ከንፈው በጠላት ፈረስ ላይ ቁጭ ብለው ገድለው ከፈረስ ለሚያወርዱ አሉ። ነበልባል የሆኑ ሰሃባዎችን ተከታተሏቸው እስቲ ብለው ላኩ። ተከታተሉ፣ አሳደዱ፣ ደረሱባቸው። ደርሰው እንዳለ ማርከው ይዟቸው መጡ። ስምንቱንም አትንኳቸው አሉ ነቢዩ። አምጡ እኔ እጅ ላይ አስገቧቸው አሉ። ከዛ በኋላ ይሄ የቁርአን አያት ወረደ። ኢነማ ጀዛኡ ለዚነ ዩሐሪቡነ አላህ ወረሱላ ዋጋቸው እንደዚህ አይነት አፈንጋጮች አለ አላሁ ስብሓነ ወተዓላ። ሙሐረባ ጦርነትና መጋፈጥን፣ ፍጥጫን ከአላህና ከረሱል ጋር የሚፈልጉ ሙርተዶች አለ። በነገራችን ላይ ሙርተድ ሆነው አልከፈሩም። ከፍረው መች ቆሙ? አሁን በነገርኳችሁ በነገርኳችሁ አይነት አሰራር እረኛውን ተጫወቱበት። ልብ አርስ የሆነ የአላህ ስብሐነ ወተዓላ ህግና ደንብ አላ ልብ አርስ የሆነ ኢነማ ጀዛኡ አለዚነ ዩሃሪቡነ አላህ ወረሱላህ ወይሰአውነ ፊል አርዲ ፈሳዳ ምድሯ ላይ እንዲህ የመረረ ዘግናኝ የሆነ ወንጀል የሚፈጽሙት አለ ይገባቸዋል አን አለ አንደኛ እንዲገደሉ ይገባል ገድለዋልና أو يسلبوا ويدمو مسك على اللباتشو على أو تقطع أيديهم وارجلهم من خلاف أكالاتشو مقرارت على اللبات على قرائج كأن جارة قارا ويمكن يقر كقرائج قارا إياه فرارك أو ينفو من الأرض ወይ ከአገር መባረርም አለባቸው። ይሄ አማራጭ ከአገር አለባቸው የሚባለው ግድያ ያልፈጸመ ከሆነ ነው። ዘራፊውና ሽፍታው ግድያ ካልፈጸመ ገንዘብን ዘርፎ ብቻ ከተወ ዘራፊ ሽፍታ ይያዝና እንደ ሸሪዓ ህግ ማለት ነው ሊንከራተት ወደሚችል አገር ይባረራል። ከሞት የማይተናነስ መንከራተት ሊንከራተት ወደሚችል አገር ይባረራል። ገንዘብ ወስዶ ብቻ ከተወ ህይወት ካላጠፋ ካልገደለ ዛሊክ ይሄ ማለት ለሁም ኽዝዩን ፊ ዱንያ ወለሁም ፊል አኺረቲ አዛቡን አዚም። ይሄ በዱንያ ላይ የሚሰጣቸው ቁጣት ነው። አኺራ ላይ ግን በጣም ዘግናኝና ከባድ አሳማሚ አዛብ ይጠብቃቸዋል አለ አላህ ሱብሓነሁ ወተዓላ። ኢለለዚነ ታቡ ሚን ቀብል አን ተቅድሩ አለይህም ምናልባት በእናንተ ቁጥጥር ስር ሳይውሉ ወደ ተውበት የተመለሱና ስራቸውን ጥፋታቸውን አውቀው ሙሉ ተውበት እስትክፋር ያደረጉት ሲቀሩ አለ ፈአለሙ አነላሃ ገፉሩ ረሂም ለእንደዚህ አይነቶቹ ወደ ተውበት ለሚመጡት የጌታ አላሁ ስብሓነ ወተዓላ የማርታ በሩ ክፍት ነው ገፉር ረሂም ነዋል እነዚህ ስምንቱ ሰዎች ከኡክልና ከኡረይና ከኡረይና ጎሳ ይመጡ የነቢዩን ግመሎች ማርከው ወስደው እረኛን አሁን ባልነው መልኩ የገደሉት የቆራረጡት ምን ተደረጉ? መጡ ተይዘው። ነቢዩ አለይሂ ሰላቱ ወሰላም በአሁኑ ቁርአን አያት መሰረት ተገደሉ፣ ገደሏቸው። እረኛውን ቆራርጧል፣ እነሱም ተቆራረጡ። እጅ እግራቸው ተቆራረጠ። እረኛውም በምስማር ምስማር እሳት ውስጥ ከቶ አግለው አይን አይኑን አቃጥለዋል። አይን አይናቸው ተቃጠለ፣ ተተኮሰበት። በዚህ መልኩ እንዲህ አይነት እርምጃ ተወሰደባቸው፣ ልክ እረኛው ላይ ባደረጉት መልኩ። የዛሬው ደርሳችን እዚህ ላይ ያበቃል። በሚቀጥለው ደርስ እስክንገናኝ ወሰለላሁ አላ ሰይድና ሙሐመድ وعلى آله وأصحابه أجمعين Kita nyanyi tas الوصيلة وجاهدوا وجاهدوا في سبيله لعلكم تفلحون إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة من عذاب يوم القيامة ما تقبل منهم ولهم عذاب أليم نعم. بسم اللہ الرحمن الرحیم الحمد للہ والسلام على اشرف المرسلین محمد بن عبداللہ بالا علیہ و الى یوم الدین یا ایوہ الذین آمنوا اتقوا اللہ وابتغوا الیہ الوسیلہ በዛሬው ደርሳችን አላሁ ስብሓነሁ ወተዓላ ሙእሚኖችን ይመክራቸዋል። ሲመክራቸው ከምክር ቃሉ የመጀመሪያና አስፈላጊ የግድ ሊሆን የሚችለው ያ አዩሃ አለዚነ አመኑ ተቁላህ ይላል። ፍሩ አላሁ ስብሓነሁ ወተዓላን ወብተጉ ኢለይሂል ወሲላ ከአላህ ስብሓነ ወተዓላ ወደ አላህ ሊያቀርባችሁ ሊያስጠጋችሁ የሚችለውንና ተቋ ሊያስጨብጣችሁ የሚችለውን ነገሮች ሁሉ ፈልጉ ይላል። ወጃሂዱ ፊ ሰቢልህ ለአለኩም ቱፍሊሁን ለኢላይ ዲንህ ለዲኑ እገዛ የሚሆን ነገር ማበረታቻና አቅም የሚሆን ነገር ሁሉ ተንቀሳቀሱ ለዲኑ ይላል። ነጃ እንድትወጡና ሊተፉዙ ቢነኢሚል አበድ ማለት ነው። ዘላለማዊ ደስታን ጀነት ልታገኙ እንዲያመቻችው ብሎ ይላል። ከዚህ አያ ከወጣ በኋላ ቀጥታ አክረ ላይ ሰዎች አኗኗር ከዚህ ከዱንያ ላይ ይዞ የሄዱትን ውጤት ነው የሚያገኙት። ሙእሚኑ ጀነት ላይ ጥሩና ኦሪጂናል የሆነ አሳማኝ የሆነ የጀነት አይነቶችን አሳማኝ የሆነ ተቅዋ ኢማን ከያዘ በኋላ በአስደሳች ጀነት ሲደሰት ከዛ ውጭ የሆኑት እንደየወንጀላቸውና እንደ ኩፍራቸው መጠን አስፈላጊ የሆነውን ቅጣት ሲቀጡ ይህ እንግዲህ ለምሬት ያበቃቸዋል። ቅጣቱ የጌታ አላሁ ስብሓነሁ ወተዓላ ስለሆነ ካፍሮች እሳት ውስጥ ጀሃነም ውስጥ ገብተው የሚደርስባቸውን ስቃይና ቅጣት ያዩትና يمرالو إن الذين كفروا لو أن لهم ما في الأرض جميعا ومثله ما دنيا لي خيراتنا وملكامنا يتبالون كله ገንዘብ በለው ሀብት በለው ንብረት በለው ከሰቆቃውና ከአስቸጋሪው جهنم ራሳቸውን ለማዳን ሲሉ በሰጠን ሰተን በዳን በተረፍ ብለው ይመኛሉ። ሊየፍተዱ ብሂ ምን አዛቢ የውም ልቅያማ ከቅያ ማለት ስቃይ ከቅያ ማለት ከአዛብ ስቃይ ይሄን ሰተን የምንድንበት የምንተርፍበት አጋጣሚ ካለ ብለው ይሞክራሉ። ይሁን እንጂ ማድረግ አይችሉም። ማድረግ ቢችሉና ቢሳካላቸው እንኳን ማቱ ቁቢለ ሚንሁም ወለሁም አዛቡን አሊም ይላል አላሁ ስብሓነሁ ወተዓላ። ተቀባይነትን ሊያገኙም አይችሉም። እንደውም አሳማሚ ዘግናኝ የሆነው ጀሀነም ይጠብቃቸዋል እንጂ ይላል። ሐሳባቸው ከአላሁ ስብሓነ ወተዓላ አዛብ ሰቆቃ ቀመስ አድርገው ካዩት በኋላ ምን ያህል አሳማሚ እንደሆነ ካረጋገጡ በኋላ ራሳቸውን ለማዳን ራሳቸውን ለማትረፍ ሲሉ የሚያደርጉት ሙከራ ነበረ። ይሄ ብቻም አይደለም